የምናያቸው የኢትዮጵያውያን ሙስሊሞች ድምጽ ነው። የታሪክ ዝግጅታችን የታሪክ ምሁሩን ዲን ጀበልን መጽሐፍ የኢትዮጵያ ሙስሊሞች የጭቆናና የትግል ታሪክ የተሰኘውን መጽሐፍ ክፍል 16 ትረካ መሐባ ጀማል ቀጥሎ ያቀርብላችኋል። መልካም ቆይታ። የኢትዮጵያውያን ሙስሊሞች የጭቆናና የትግል ታሪክ ከአህመድ ዲን ጀበል ክፍል 16 ረካ። ሰይድ በድል አድራጊነት ዘቢድ ገባ። ዘቢድ ሲገባ የሚከተለው የቁርአን ጥቅስ ተነበበ። በል የንግስና ባለቤት የሆንከው አላህ ሆይ ለምትሻው ንግስናን ትሰጣለህ፣ ከምትሻውም ንግስናን ትነፍጋለህ፣ የምትሻውን ታልቃለህ፣ የምትሻውን ታዋርዳለህ። መልካም ነገር ሁሉ በእጅ ነው አንተ በሁሉም ነገር ላይ ቻይነ ነህ አስማ በድብቅ ወደ ልጁ አህመድ ቢን አሊ ደብዳቤ በመጻፍ ጥቃት እንዲከፍት ትቀሰቅስ ነበር አህመድ የእናቱን ምክር ሰምቶ በርካታ ሰራዊት በመያዝ ዘቢድን አጠቃም ከፍተኛ ጦርነት ተካሄደ ድሉ ወደ አህመድ ሲያዘነብል ሰይድ በ1082 ወይንም 475 ዓመተ ሂጅራ ዳግም ወደ ዳህላክ ደሴት አፈገፈገ። ለአራት ዓመታት በመቆየት 30 ሺህ የኢትዮጵያውያንን ሙስሊሞች ጦር አዋቀረ። በ1086 ወይንም 479 ዓመተ ሂጅራ ወደ ዘቢድ ዘመተ። ከአህመድ አሊ በቅጽል ስሙ ሙከረም ጋር ጦርነት ገጠመ። በሰይድና በአህመድ መካከል ጦርነቱ ቀጥሎ ሰይድ በ1088 ወይንም 481 ዓመተ ሂጅራ ተማረከ። በአደባባይም ተሰቀለ። ሰይድ ሲገደል ወንድሙ ጀያሽ ከሚኒስትሩ ወዚር ካሊፍ ጋር በመሆን ወደ ህንድ ሸሹ። በዚያም ለስድስት ወራት ቆዩ። በዚህ ቆይታ ሁብላ የተባለች እንዳይ ሚስት አገባ። በዘቢድ የኢትዮጵያን ሙስሊም መንግስት ወደ ስልጣን ለመመለስ ቆርጦ የተነሳው ጀያሽ አላማውን ሊያሳካ የሚችልበትን ሁኔታ ያውጠነጥን ያዘ። በአህመድ ሙከረም መንግስት እጅግ ይፈለግ ስለነበር እንዲሁ ወደ ዘቢድ መመለስ አደጋ እንዳለው ተረዳም። ፍለጋው እንዲያቆሙ በማሰብ ራሱን ጀያሽ በህድ ሞቷል ሲል ይህንን ወሬ በስፋት ወደ የመን መላክ ጀመረ። የሰናው አህመድ ሙከረም ይህ ወሬ ሲደርሰው በደስታ ፍለጋውን አቆመ። ይህን ያረጋገጠው ጀያሽ አብሮት ወደ ህንድ የሸሸውን ወዚር ካሊፍን ወደ የመን ላከው። ምክንያቱም ጀያሽ ሞቷል ብለው ስላመኑ ለእርሱ ይቆርታ ያደርጉለታል ብሎ ስላመነ ነበር። ወዚር ካሊፍ ወደ ዘቢድ ከተመለሰ በኋላ የአገሩ ዜጋ ስለሆነ ይቅርታ ተደረገለት። ወዲያውኑ ወዚር ካሊፍ ከጀያሽ የተሰጠውን ተልኩ የሚያሳካበትን ሁኔታ ማጥናቱን ተያያዘው። አህመድ አሊ ሙከረም በዘቢድ አሳድ ኢብን ሺሃብ የተሰኘ ግለሰብ ሾሙ ነበር። በጀያሽ ለወዚሩ የተሰጠው ተልኮ የዘቢድን መሪ ተቃዋሚዎችና ኢትዮጵያን የሚያደራጅበት ሁኔታ እንዲያጠና ነበር። በተጨማሪም ሰራዊት ለማዋቀር ገንዘብ የሚያገኝበትን ሁኔታም እንዲያመቻች አዞት ነበር። እንደታዘዘው በዘቢል ስልጣን መካከል አሊ ኢብኑ አልቀም በውስጡ የመንግስት ተቃዋሚ ሆኖ አገኘው። የግለሰብ ከፍተኛ ባለስልጣን ቢሆንም የሰናውን አህመድ ሙከረም አስተዳደር እጅግ ይጠላ ነበር። ሆኖም ይህን ጥላቻውን ፈጽሞ ግልጽ አላደረገም። ይህን የተረዳ የጀያሽ መልእክተኛ ወዝር ካሊፍ ቀስ እያለ ልጁን በማጫወት እያሳበበ ወደ አባቱ ተጠጋ። በሂደትም ተግባቡ። በመንግስት ላይ ባላቸው ተቃውሞም ተስማሙ። ጀያሽ ስለ ዘቢድ ሁኔታ በወዚሩ በኩል ሲደርሰው ራሱን ለአውጡ ወደ የመን ሊያቀና ተዘጋጀ። ራሱ እንዴት እንደለወጠም ሲናገር ጢሜን ላጨው፣ ራሴ ሽፋፍኜ ሌላ ሰው መሰልኩ ብሏል። ከስድስት ወራት የህንድ ቆይታ በኋላ ወደ የመን ተንቀሳቀሰ። በመጀመሪያ ወደ ኤደን ተጓዘም፣ የጥላቱን ኃይልና ተጨባጭ ሁኔታም ማጠና። ቀድሞ ወደ ዘቢድ የተጓዘው ወዚሩ ዓላማውን ከዳር ለማድረስ የሰበሰባቸውን 12000 ዲናሮች ለሱ አቀበለው። ጀያሽም ገንዘቡን ሰራዊት ለመመልመል አዋለው። የመን ከደረሱ በኋላ ህንዳዊ ሚስቱ ፋቲክ የሚባል ልጅ ወለደችለት። እሱም የመንግስት ተቃውሞውን ማደራጀቱን ቀጠለ። ዓላማውን በገንዘብ የሚረዱት ኢትዮጵያውያንንም አገኘ። በሚስጥር ጦር ማዋቀሩንም ቀጠለ። አብዛኛዎቹ ኢትዮጵያን ባሪያዎች የሆኑበት አምስት ሺህ ገደማ ሰራዊት መለመለ። ይህ ሁሉ ሲሆን የሰናውም ሆነ የዘቢድ መሪዎች የሚያውቁት አንዳችም ነገር አልነበረም። ጀያሽ ሞቷል ብለው ስላመኑ ያለ ሐሳብ ይኖሩ ነበር። እቅዱ በጥንቃቄ መፈጸሙን ካረጋገጠ በኋላ ጀያሽ በአፋጣኝ እርምጃ ወሰደ። ያለምንም ችግር የዘቢድን መሪ ማርኮ የቁም እስረኛ አደረገው፣ ስልጣኑንም ተቆጣጠረው። በ1089 ወይንም 482 ዓመት ሂጅራ መጀመሪያ የኢትዮጵያ ሙስሊም መንግስት በየመን እንዲቀጥል ተደረገ። ማዕከሉንም ዘቢድ ላይ አድርጎ ተረጋግቶ ማስተዳደር ቀጠለ። ጥላቱ አህመድ አሊ ሙከረም የተለያዩ የአረብ ጎሳዎችን እንዴት ሀበሻ ሀገራችን ይመራል በሚል የአረብ ብሔረተኝነት በጀያሽ ላይ ያነሳሳ ያዘ። በሌላ በኩል ሺአዎቹን ሱኒ በሆነው በጀያሽ መንግስት ላይ እንዲያግዙት እርዳታ መጠየቁን ቀጠለም። ከዚህ አጣብቂኝ ለመውጣት ጀያሽ ከአባሲዶ ካሊፍ እውቅናና ድጋፍ ለማግኘት ተንቀሳቀሰ። የእርሱ መንግስት የሱኒ መሆኑን በማስተዋወቅ ጥረቱን ቀጠለም። ከሁለት ዓመታት በኋላ ጠላቱ አህመድ ሙከረም በ1091 ወይንም 484 ዓመት ሂጅራ ሞተ። በእርሱ ምትክ አቡ አመር ሰብእ ተተካ። ጀያሽ ዘቢድንና ሐቲምን እየገዛ ማስተዳደሩን ቀጠለ። በግዛቱም ፍትህን አሰፈነ። ኢስላም በየመን ይበልጥ እንዲጠናከር በርካታ ተግባራትንም ፈጸመ። ከማስተዳደሩ ጎን ለጎን በምርምርና መጽሐፍትን በማዘጋጀት ጊዜውን ያሳልፍ ነበር። በተጨማሪም በታሪክ ልቅነቱና ገጣሚነቱ ይታወቅ ነበር። መጽሐፍትንም ደርሷል። ከድርሰቶቹ መካከል ኪታቡል ሞፊድ ፊ አክባሪ ዘቢድ የተሰኘው የታሪክ መጽሐፉና ባለበርካታ ጥራዙ ዲዋኑ ሽዕር የተሰኘው የሥነ ጽሑፍና ግጥም መድበሉ ይጠቀሳሉ። ስለ ሙስሊም መጽሐፍት የሚያወሳው ሙዓጀም አልሙአሊፊን መጽሐፍ ንጉሱንና ጸሐፊውን ኢትዮጵያዊውን ጀያሽ ጀያሽ ኢብኑ ነጃህ አልሐበሺ አቡ ጣሚዕ አቡ ፋቲክ አልመሊክ አልመኪ ዙዋይርዲን አልአዲል አሪፉል ቢታሪክ አዲቡን ሻኢሩን ወይንም በአማርኛ የጧሚ አባት የፋቲካ አባት የተረጋጋው ንጉስ ሃይማኖትን ይፋ አድራጊው ፍትሃዊው የታሪክ አዋቂው፣ የስነ ጽሁፍ ሰው፣ ገጣሚው ሲል ይገልጸዋል። ሙስሊም ጀያሽ በግጥም ሥራ ውስጥ ስለገጠሙት ነገሮች ያወሳል። ስለሚመቀኙት ህዝቦችም እንዲህ ሲል ጽፏል። ህዝቡ ይመቀኘኛል፣ ከኔ በቀር ተመቃኙ ቸርነትን የሚያገኝበት ሰው ይኖር ይሆንን? ሲሞት ከሱ በኋላ ልግስና ቀረ፣ ዝናቡም ቀረ፣ አየሩም ተለወጠ፣ ጊዜውም ጨለመ ይላሉ። ንጉስ ጀያሽ ቢን ነጃ እስከ 1107 ወይም 500 ዓመተ ሂጅራ የዘቢድና ቲያም ንጉስ ሆኖ ቆየም። ሞት ለማንም ፍጥረት አይቀርምና በ1107 ሞተ። ከእርሱ ሞት በኋላ ከህንዳዊቷ ሚስቱ የተወለደው ፋቲክ ነገሰም። ጀያሽ መንሱር ኢብራሂምና ፋቲክ የተሰኙ ልጆች ነበሩት። ልጁ ፋቲክ ቢን ጀያሽ በ1107 ወይንም 500 ዓመት ሂጅራ ነገሰ። ሆኖም ኢብራሂም በወንድሙ ላይ በማመጹ እስከ 1110 ወይንም 503 ዓመት ሂጅራ ነግሶ ተገደለ። የፋቲክ ቢን ጀያሽ ልጅ መንሱር ተተካ። ህፃን ስለነበር የሀበሻ ባሪያዎች በሞግዚትነት በስልጣን አገዙት። አጎቱ ኢብራሂምም አመጸበት፣ ግና ሳይሳካለት ቀረ። በተራው ሌላኛው አጎቱ አብዱልዋሂድ አመጸበት። ሆኖም ሞግዚቶቹ የአጎቱን አመጽ አኮላሹ። መንሱር ቢን ፋቲክ ሲያድግ ራሱን ችሎ መምራት ጀመረ። ሞግዚቶቹንም ሻረ። ዓለም የምትባል የሀበሻ ሴት ከባርነት ነፃ አውጥቶ በ1123 ወይም 517 ዓመት ሂጅራ ሚስቱ አደረገ። ወንድ ልጅም ወለደችለት። ፋቲክ ሲል የአባቱን ስም ሰየመው። ዓለም ባሪያ ነበረች። በአጭር ጊዜ ውስጥ ግን ዘፋኝ የነበረችው ዓለም በሚገርም ሁኔታ ብልህ ሙስሊም ሴት ሆነች። በእርሷ ብልህነትና የመሪነት ብቃት የተማረከው ባሏ መንሱር የመሪነት ሚናውን ቀስ በቀስ ወደ እርሷ ማስተላለፍ ያዘ። በመጨረሻ ሙሉ በሙሉ ስልጣኑን ለሚስቱ ለቀቀም። ራሱን ዘና ወደ ማድረግም አዘነበለ። ንግስት ዓለም መሊከተል ሁራ ነጽዋ ንግስት እና መሊከተል የመን የየመንዋ ንግስት በሚሉ ቅጽል ስሞች ትታወቃለች። ፈጽሞ ከባዕድ አምልኮ የማትዘናጋ ንግስት ነበረች። በርካታ ጊዜ የአገሯን ሙስሊሞች መርታ ሀጅ አድርጋለች። የንግስት ዓለም ባል መንሱር ቢን ፋቲክ በ1128 ወይም 522 ዓመተ ሂጅራ በሚኒስትሩ በአቡ መንሱር ኡበይዱላህ በመርዝ ተገደለ። ሚስቱ ዓለም ወይንም ኡሙ ፋቲህ ከከተማ ሸሸች። አቡ መንሱር ንጉስ ሆኖ ስልጣን ጨበጠ። በዚህ ጊዜ ንግስናውን ወደ ኢትዮጵያ ለመመለስ ቆርጣ የተነሳችው የጀያሽ ልጅ ሙፈሪቅ አቡ መንሱርን በፍቅር ጠመደችው። ወደዳት፣ አገባትም። እርሷ ግን አድብታ በ1130 ወይም 524 ዓመተ ሂጅራ በመርዝ ገደለችው። ንግስናውንም ወደ ኢትዮጵያኑ መለሰች። ንግስት ዓለምም ወይንም ኡሙ ፋቲካ በዚህ ጊዜ ወደ ዘቤት ተመለሰች። ንግስት ዓለም የመንግስቱን ስልጣን ዳግም ወደ እርሷ መለሰች። እሷ ንግስት ሆና ከስራዋ የመንግስቱን ስራ የሚፈጽም ወዚር ወይንም ሚኒስቴር ሾመች። በመጀመሪያ የሾመችው ዙረይቅ ቢን አልፋቲክ ቢን ጀያሽ ነበር። የጥቂት ጊዜ በጥሩ ሁኔታ ከመራ በኋላ ጥፋት በመፈጸሙ ከስልጣኑ ሻረችው። ቀጥሎም ሙፈሊ አልሙተኪ ወይንም አቡ መንሱርን ሾመች። እርሱም ጀግናና ብልህ መሪ ሆኖ ቀጠለ። ሆኖም ከስሩ ያሉት ባለስልጣናት ተመቀኙበትና በ529 ዓመተ ሂጅራ ገደሉት። ንግስት ዓለም ስሩርን ተካች። ሱሩር የሚታወቀው ቃይድ አቡ መሐመድ አሱሩር በሚል ሙሉ ስሙ ነው። ሱሩር ኢትዮጵያዊ ሲሆን ብሔሩም አማራ ነበር። ታዋቂው የታሪክ ጸሐፊ ኢብኑ ከልዱን ስለ እሱ ጽፈዋል። Yaman its early mediaeval history በሚለው ወደ እንግሊዝኛ በተርጎመው መጽሐፍ ገጽ 117 ላይ ኢብኑ ከልዱን ቃይድ አቡ መሐመድ አሱሩር አልአምሃሪ ሲል ጠቅሶም እርሱ ሀበሻው የአማራ ጎሳ አባል ነው ሲል ጽፏል። ዶክተር ሰርገው ሀብተስላሴ ስላሴ በኢብኑ ከልዱን አባባል ላይ ተመስርተው ቃይድ አቡ መሐመድ አሱሩር አልአምሃሪ በ1128 ከወርጂ ሀገር ወደ የመን ከተሰደዱ አምሃራዎች መካከል ሊሆን እንደሚችል ገልጸዋል። በታሪክ እንደሚታወቀው የአማራ ክርስቲያኖች በፌብሩዋሪ 1128 ወይንም ሰፈር 522 ዓመተ ሂጅራ የወርጂ ሙስሊሞችን አገር ለመወረር ሞክረው ነበር። ሆኖም ወርጆች የተቃጣባቸውን ጥቃት መክተው መልሰዋል። ከዚህ ጋር ተያይዞ በወርጆቹ ሀገር የአማራ ሙስሊሞች ወደ የመን የመሰደዳቸው አንዱ ምክንያት ሙስሊም አማራዎች በወርጂ ሀገር ነበሩ፣ አሊያም በክርስቲያኖች በደረሰባቸው መሳደድ ሙስሊም አማራዎች ወደ ወርጂ ግዛት ሸሽተው ሊሆን ይችላል። ምናልባት ይህንን ተከትሎ ሙስሊም አማራዎች በተሸሸጉበት የወርጂ ግዛት ክርስቲያን አማራዎች ጥቃት ከፍተውባቸውም ሊሆን ይችላል። ያም ሆነ የኦርጂ የወርጂ ሙስሊሞች በአማራ ክርስቲያኖች የተቃጣባቸውን ወረራ መክተው መልሰዋል። ከወርጂ ሀገርም አማራዎች ወደ የመን ተሰደዋል።